الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين سيدنا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته باب الفوات والإحصاء የሚለውን እናያለን። ባቡ አልፈዋት ዛሬ እንደደረሰን አይ በጣም ሄዷል ብሎ በምክር ኢንሻአላህ ኢንሻአላህ እሺ ባቡል ፈዋቲ ወልኢህፋር ባቡል ፈዋት ሐጅ ያመለጠው ያለፈውና ወልኢህፋር መገደል መታገድ ወይንም ደግሞ ለሐጅ አለመብቃት ማለት ነው። በህመም ምክንያት ሊሆን ይችላል፣ ወይም አቅቶት ሊሆን ይችላል፣ ወይ ኢኮኖሚካል ተጎድቶ ሊሆን ይችላል፣ ወይ በበሽታ በተለያየ ነገር ሊሆን ይችላል። ኢህፋር ማለት ምን ማለት ነው? መታገድ ማለት ነው። መታገድ የሆነ ነገር ድንገት የሆነ ነገር መፈጠር መሰናክል ነገር መፈጠር ማለት ነው። ፈዋት ማለት ደግሞ ማምለጥ ነው። ባቡ አልፈዋት ሐጅ ስለ ሐጅ ስለ ዑምራ ማምለጥና ወልኢሕሳር እንዲሁም ከሐጅና ከዑምራ መታገድ ወይንም ደግሞ የሆነ ነገር መፈጠር በያኑ ሁክሚ መን አሕረመ ቢልሐጅ ثم فاته الحج ሐጅ አህርሞ ሐጅ አለፈው ከመለም የብሉግ ኢላ አረፋ ለምሳሌ አረፋ ያልደረሰን ይመስል ኢላ በዕደ ሙድይ ወቅት ልውቁፍ ቢሃ የውቁፍ ውቁፍ ከደረሰ በኋላ ደረሰ እንበል ውቁፍ ካለፈ በኋላ ወቅፍ ወቁፍ የወቁፍ ሰዓት ወይንም በዘጠነኛው ቀን የመቆሚያ ሰዓት ካለፈ በኋላ ቢደርስ ሐጁ አልሐጁ አረፋ ነው አይደል የተባለው? ሐጅ ሙሉ አብዛኛው ስራው ምን ላይ የተመሰረተ ነው? ውቁፍ አልዓረፋ ላይ የተመሰረተ ነው። ያልካ አለፈው ማለት ደግሞ ሐጁ አመለጠው ማለት ነው። ስለዚህ የሰውዬ ምን ማድረግ አለበት? እሱም የምናየው ኢሕሷር ማለት ደግሞ ይህ ያመለጠው ትላላችሁ። ፈዋት ማለት ማምለጥ ማለት ማለት ነው። ያመለጠው ማለት ነው። ኢሕሷር ማለት ደግሞ አልመንዑ መከልከል ወይንም ደግሞ መገደል መታገድ ማለት ነው። የሆነ ነገር ሳይመቻችለት የቀረ ማለት ነው። ለምሳሌ ከመመረዟ የታመመን ይመስል አው አጅዘ ወያቃተውን ይመስል አው ሐለ በይነሁ ወበይነ አልበይት በበይቱላህና በሱ ወይንም በመካና በሱ መካከል ጦርነት ተነሳ ወይንም ደግሞ ከዛ ሀገር የሚመጡ ሰዎች ሀገር የመግባት የለም እኔ ሀገር መግባት የለባቸውም ማለት ሰዑድ የሆነ አያስፈልጉም የሚል ነገር በሆነ ኬዝ ብቻ የሆነ ነገር ሊፈጠር ይችላል። ሐጅ ከሐረም በኋላ ይህ ኬዝ ቢፈጠርበት ቃሉ ኢዛ ካነ ልመንዕ ቢልዓድም ወቃሉ ለሁል ሐፍር ይባላል። ኢሕፋር ማለት መታገድ፣ መገደብ፣ አለመመቻቸት ማለት ነው። መታገድ በሉ ተጋብተናል። ሰዋት እናንተ እሺ። አን ኢብኑ አባስ አንድ ሰው ሐጅ ከሐረመ በኋላ የሐጅ ስነ ስርዓት ቢያልፈው ቢያመልጠው ወይንም ደግሞ ሐጅ ከሐረመ በኋላ ቢታገድ ምን ማድረግ አለበት? ሀጅ ህራም አድርጓል። እንዴት መፈታት አለበት? ምክንያቱም ብዙ ነገር ሐራም ይሆንበታል አይደል? ሀጅ ህራም ስላደረገ ሽቶ አይጠቀምም፣ የአካባቢ ልብስ የተሰፋ ልብስ አይለብስም፣ ከሚስቱ ጋር ግንኙነት አያደርግም። ተገድቧል፣ ታግዷል። ልክ ሀጅ እየሄደ እያለ ውቁፈል አረፋ አመለጠው እንበል። በዚህ ሰዓት ከዚህ ከሀጁ በምን ይውጣ? ይህንን ነው የሚነግረን። አን ابن عباس رضي الله تعالى عنهما قال قد أحصر رسول الله صلى الله عليه وسلم يا الله ملاك كنيا ታገዱ። የት ከመግባት መካ ከመግባት ማለት ነው። መካ ከመግባት ታገዱ። ፈሐለቀ ረእሰሁ ራሳቸውን ተላጩና ነብዩ አለይሂ ሰላቱ ወሰላም ወጃመዐ ኒሳአ ከሚስቶቻቸው ጋር ግንኙነት ጀመሩ። ወነሐረ ሀዲየ ሀዲያቸውንም አረዱ። አታ ዕተመረ አደረጉ። አመን ቃቢለን ለቀጣዩ አመት ነብዩ አለይሂ ሰላቱ ወሰላም በስድስተኛው ዓመተ ሂጅራ አመል ሁደይቢያ በመባል የሚታወቀው ዓመት ነው። በስድስተኛው ዓመት ነው ከመዲና ሰሃቦቻቸውን ይዘው ዑምራ ለማድረግ ሄዱ። ቁረይሾች ምን አሉ ተባብለናል፣ አትገቡም አሏቸው። ኧረ እኛ ለጦርነት አይደለም የመጣነው ዑምራ ለመስራት ነው አሉ። ተመልከቱ፣ በስድስተኛው ዓመት ነው የሄዱት ማለት ነብዩ ከመዲና ወደ መካ ከቁረይሾች ጋር ስንት ጊዜ ጦርነት ተካሂዷል? የኡሁድ ጦርነት ተካሂዷል። በሁለተኛው ዓመት አይደል? የበድር ጦርነት ተካሂዷል። ከዚህ በኋላ ነው ሂደው መካ ላይ ተገናኙ ከቁረይሾች ጋር ፊት እኛ ትጥቅም አልያዝንም፣ ጦርነት አስበን አይደለም የመጣ ነው፣ ዑምራ ለማድረግ ነው። ልቀቁልንና በይቱላህን ጠውፈን ዑምራችንን ሰርተን እንመለስ አሏቸው። አአ ላ ተቁሉል አረቡ አነ ሙሐመድ ወሰሐበተው قد مكة عنوة በግድ ጥሷቸው ሙሐመድና ሰሐቦቹ ቁረይሾችን እኮ ጥሶ ገባ አንባልም። አረብ አይስቅብንም፣ አይሳለቅብንም፣ አንፈልግም። ዘንድሮ መግባት አትችልም አሏቸው። አረባካችሁ አይ አይሰልም። እሺ ለወደፊት ተስማማላችሁ? አዎ እንስማማለን። ተስማሙ። ከስምምነቱ ውስጥ አንዷ point ነበረች። ይሄን ተስማሙ። ቀጣይ አመት ትመጣለህ ከነሱ ሷሐቦች ያሏቸው ተመለሱ ነው ሰላቱ ሰለም ሲመለሱ ምን አህርመዋል ተባብለናል። ዑምራ ብለው አህርመዋል አይደል? ስለዚህ ኢህራሙ ውስጥ ነው ያሉት። አሁን ታገዱ። ሐስር ኢህሳር የሚባለው ወይንም ሐስር የሚባለው ነገር መጣ። ስለዚህ ምን አድርገው ተፈቱ ማለት ነው ከገቡበት ኢህራም የዑምራ ስነ ስርዓቱን አልቻሉም። ጠዋት አልቻሉም፣ ሰዕይም አልቻሉም። ስለዚህ ምን አደረጉ? እዛው አሉበት ቦታ ጸጉራቸውን ተላጩ ሀዲያቸውን የያዙትን ሀዲያ አረዱ። ከዛ ግንኙነት ጀመሩ ከሚስቶቻቸው ጋር አለቀ ማለት ነው። ተፈቱ። በዚህ ተሐሉል ይገኛል። ተግባባን። ቀጣይ ዓመት መጥተው አድርገዋል ነብዩ አለይሂ ሰላቱ ወሰለም በሰባተኛው አመት ዑምረተል ቀዳ የምትባለዋን ነብዩ አለይሂ ሰላቱ ወሰለም ከሷሐቦቻቸው ጋር አድርገዋል። ብዙ ሷሐብይ መጥተዋል፣ ሁሉም ባይመጣም እንኳን እና ቀድ ኡሕሲረ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ታገዱ መካ ከመግባት ሐለቀ ረእሰው ራሳቸውን ተላጩ ነብዩ አለይሂ ሰላቱ ወሰላም ወጃማ አኒሳው ሚስቶቻቸውን ጋር ግንኙነት ጀመሩ። ከዑምራው ተፈቱ ማለት ነው። ወነሐረ ሐጀሁ ሀዲያቸውንም ማረዱ። ሐታ ዕተመረ ዑምራ አደረጉ። አመን ቃቢለን ለቀጣዩ አመት ይሉና የቀጣዩ አመት አደረጉ። ረዋሁል ቡኻሪ ትናንት ባለፈው በቀራ ነው ተሐሉለል አወል የሚገኘው በምንና በምን ነበር ያልነው? ተሐሉለል አወልና ተሐሉለል ሳኒ የሚባል አለ አይደል? ተሐሉል አወልና ተሐሉል ሳኒ በሐጅ ስራ ጊዜ የሚገኘው በአስረኛው ቀን ነው አይደል? በአስረኛው ቀን በዒድ ቀን አራት ስራዎች ይሰራሉ ብለናል። ምን ምን ነበሩ አራት ስራዎች? ጀመረተል ኩብራ ይወረወራል፣ እርድ ይታረዳል፣ ጸጉር መስተካከል ወይ መላጨት አለ፣ ጧፍ ሊፋዳ የሚባለው አለ። ከነዚህ ውስጥ ተሐሉል አወል የሚገኘው በምንና በምንድን ነው? ጀምረተል ኩብራን በመወርወርና በመላቀስ ብለናል አይደል? ወላኪን ሰሒሁ አንዱ ብቻ ይበቃል የሚሉት ምን ሐልቅ ብቻ ሐልቅ ብቻ ከተገኘ ተሐሉለል አወል ይገኛል ብለዋል። ተሐሉለል አወል ይገኛል። ሰሒሁ ራጅሕ አድርገ ወሰዱት ማለት ነው። ተጋልተናል። ለማንኛውም ለእህቲያጥ ሁለቱ ቢደረግ ጥሩ ነው። ምንና ምን ጀምረተል ኩብራን ይወረውርና ጸጉሩን ተላጭቶ ምክንያቱም ሀዲያ እንትን ሀዲያ ማረድ ማለት በሶስቱም በዒድም ቀን ይታረዳል፣ በአያመ ተሽሪቅም ይታረጋል፣ ችግር የለም። እርዱ በአስረኛው ቀን ብቻ ሆን ይችላል። ስለዚህ ነው እሱ ከተሐሉል አወል ጋር ያልቀላቀሉ። ከተሐሉል አወል ከተሐሉል ሳኒ ግንኙነት የለውም እርድ የሚባለው ነገር። ስለዚህ እዚህም ላይ ሐለቀ ረሱላህ ሰለላሁ ዐለይሂ ወሰለም ረእሰው ነብዩ ራሳቸውን ተላጩና ወጃመአኒ ሰአለ ሀዲያቸውን ከማረዳቸው በፊት ነው የሚያስመስለው አይደል? አንደኛ ዝም ብለው ዝርዝሩን ነው የነገሩት። ራሳቸውን ተላጩና ሶመ ጃማ አላለም። ከዛ በመቀጠል ጅማ አድር ግንኙነት ጀመሩ ከሚስቶቻቸው አይደለም ያለው ሁመ ካልመጣ ደግሞ ዝም ብሎ ዝርዝር ነው። መሐመድ ሰዒድ ከማል መስጂድ ገቡ ብትል ከመሐመድ ከሰዒድ ከጀማል ማን ነው ቀድሞ የገባው አይታወቅም። ዝም ብሎ መግባታችሁ ብቻ ነው የተነገረ። በ واو ከተያዘ በኤንድ ከተያዘ ቋንቋ ላይ ምንድን ነው ቅደም ተከተልን ሳይሆን አብሮነትን የሚጠቅመው after የሚል ከተጠቀምን ወይ ثم የሚል ከተጠቀምን ቅደም ተከተል እናያለን። እዚህ ግን ቅደም ተከተል የሚያዝ word አልተጠቀሙም። ፈሐለቀ ረእሰሁ ነብዩ ራሳቸውን ተላጩ፣ ወጀመዐ ኒሳሁ ሚስቶቻቸውን ግንኙነት አደረጉ፣ ወነሐረ ሀጀሁ አድያቸውንም አረዱ። ከዑምራው ተፈቱ ማለት ነው። ወደ ሀገራቸው ወደ መዲና ተመለሱ። ቀጣይ ዓመት መጥተው ዑምራቸውን ሰሩ። ነብዩ ዓለይሂ ሰላቱ ወሰላም ከሰሃቦቻቸው ጋር ሐታ አተመረ አንቃጣመን ቃል ይላል። ተግባባን? ቀዷ አለበት የለበትም የዑለማዎች ልዩነት አለ። ቀዷ አንድ ሰው ቀዷ አለበት የለበትም። ሐጅ ፈርድ የሆነ ሐጅ ኢህራም አድርጎ አንድ ሰው ቢታገድ በሆነ ነገር ቢታገድ ቀዷ አለበት፣ ይወጅብበታል። ይሄ የኢጅማዕ ዑለማ ማለት ነው። ፈርድ ፈርድ ከሆነ ያለበት እና ደግሞ ሀብቱ በዛው እንደወጀበበት ቀጥሎ ከሆነ ይወጅብበታል ቀዷ ማውጣት። አለበለዚያ ግን ሱና ኢህራም አድርጎ ሳይመቻችለት ቢቀር ቀዷ ይወጅበታል? አይወጅበትም። ቀዷ አይወጅበትም። አሁን ثم ተመራ አመን ቃቢለን የተባለው በዋጅብነት እንዳትወስዱ ለቀጣይ ትመጣላችሁ ተባሉ። መጥተው አደረጉ። የሚገርመው መጥተው ያላደረጉ ሰሃቢዎች አሉ። የባለፈው አመት በስድስተኛው አመት የታገሉ ግን በሰባተኛው አመት ነብዩ ሲመጡ የቀሩ ሌላም ያልመጣ ይመጣል። ያለፈው አመት ያልመጣ የዘንድሮ ይመጣል። የባለፈው አመት የመጣ ያልመጣል። ቀዷቢ ወጅብ ኖሮ ሁላችሁም አድርጉ ይሉ ነበር እና ተሐለቀ ረእሰው ራስን በመላጨት ብቻ መፈታት ይገኛል። አዎ ሀዲያ ሳይታረድ አዎ ሀዲያ ያ ሁሉ ሶሐባ ሀዲያ ይዟል የለም ያልያዛለ ከውስጣቸው ያልያዛለ ያልያዘውን እሱን ካላረድ ከኡምራ አትፈታም አላሉት ነብዩ አለይሂ ሰላቱ ወሰላም ግልጽ ነው ገብታችኋል وعن عائشة رضي الله تعالى عنها قالت አይሻ ምን ትላለች? ደኸለ ነቢ ሰለላሁ ዐለይሂ ወሰለም ነብዩ عليه الصلاة والسلام ከለታት አንድ ቀን ገቡ አላ ዱባዓተ ቢንት ዙበይር ابن عبد المطلب ضباعة بنت الزبير ابن عبد المطلب رضي الله تعالى عنها እዚች ሴት ዘንድ ገቡ ضباعة هي أم حاكم حكيم ትባላለች أم حاكم ضباعة ይሏታል ضباعة بنت الزبير ابن عبد المطلب ابن هاشم ابن عبد مناف فهي بنت عمي رسول الله صلى الله عليه وسلم የነብዩ ያጎታቸው ልጅ ናት كانت تحت المقداد بن أسود المقداد بن أسود النبي ያገባቸው ጀግናውን ማለት فولدت له عبد الله እና وقريما የምትባል النبي كريمه ሁለቱም አብደላህና ከሪማን ወለደችለት። ማተት ፊ ኸላፈቲ አሊ ዘመነ አገዛዝ ነው የሞተችው። ሱባ ኡሙ ሐኪም በጣም ጀግና ሴት እጅግ ጀግና ማዕሩፍ ዱባ ቢንት ዙበይር እብነ አብዱል ሙጠሊብ እሷ ጋር ገቡ ነብዩ አለይሂ ሰላቱ ወሰላም። ፈቃለት እንዳለቻቸው ልክ ሲገቡ ያ ረሱላህ የምናቸው ልጅ ናት፣ ያጎታቸው ልጅ ናት፣ ያጎታቸው ልጅ ናት። ዙበይር ብኑ አብዱል ሙጠሊብ ማለት አጎታቸው ማለት ነብዩ ማን ናቸው? አብደላህ ማን? አብደላህ ነው አብደል ሙጠሊብ ያጎታቸው ልጅ ነው። አምና ኻሊድ ላይ ያላል አም ማለት ምን ማለት ነው? አጎት ኻል ማለት ምንድን ነው? አጎት አጎት የእናት የትኛው ነው? የእናት ወንድም ኻል ነው የሚባለው። የአባት ወንድም የእናት እህት ጨምሩበት እ የእናት እህት ካለት የአባት እህት አመት የአባት ወንድም አም ከሆነ የአባት እህት ታእ መጨመር ብቻ ነው። አመት ያ ካል ከሆነ ካለት ማለት ነው። ያ ረሱላህ አላህ መላክተኛ ሆይ እኒ ኡሪዱ ልሐጀ ሐጅ ፈልጌ ነበር፣ ወአነ ሻኪየቱን እኔ ደግሞ ህመምተኛ ነኝ አለቻቸው። አስቤ ነበር ፈቃለ ነቢ ሰለላሁ ዐለይሂ ወሰለም ነብይ እንዲህ አላት ሀጂ ሁጂ ሀጅ አድርጊ አምር ስትቀሩት ማለት ሁጂ ሀጅ አድርጊ ወሽተሪጢ ባይሆን መስፈርት አድርጊ አነ መሐሌ የኔ ቦታዬ በይ ሐይቱ ሐበስተኝ አንተ ዋገድክብኝ ቦታ በይና ይህንን ሐጅ አድርጊ አላት። እንትን ሸርጥ አድርጊ መስፈርት ማለት ነው። ሐጅ ላይ ሁጀ የሚል ነው አምር ሲወጣ መደ ሙዱ ሙዲ ነው። እንደዛ አይደል እዛ ሐጅ ሑጅ ሐጅ ነው ያለ ሙዲ ነው የሚሆነው። አምር ስታወጡ ከእንትን ላይ እንደዛ መደ የሙዱ ሳብ ካልከው ሙደ ነው የምትለው። ሳቢ ሙዲ ነው የምትለው። ሐጅ ሁጁ ሑጂ ለሴት ሑጀ ለሆነ ሑጁ ለብዙዎች ሑጀ ለአንድ ሰው አንተ አዳርሽ ማለት ነው። እሺ ለማንኛውም ሁጂ ሀጅ አድርጊ ሐጅሽን አድርጊ አሏት። ምን ብላ ነበር የነገረቻቸው? እኑ ኡሪዱል ሐጅ ሀጅ ማድረግ እፈልጋለሁ አለቻቸው። የአጎታቸው ልጅ ወአነ ሻኪየቱን ዱባአና ወአነ ሻኪያ እኔ ደግሞ ያለው መሬዶቱን ማለት ነው። ሻኪያ ማለት አይ መሬዶቱን ወቃሽ ማለት አይደለም። እዚህ ቦታ ሌላ ቦታ ሸክዋ ማለት ወቀሳ ምናምን ማቅረብ ነው አይደል? ሻኪቱን ታምም ያለው ህመምተኛ ነኝ እንድላድርግ አድርግ አለቻቸው። ፈቃለ ነብይ ሰለላሁ ዐለይሂ ወሰለም ነብይ እንዲህ አለ ሀጅ አድርጊ ወሽተሪጢ ባይሆን መስፈርት አስቀምጪ አነ መሐሊ በይ ሐጅሽን ስታህረሚ አነ መሐሊ የኔ ቦታዬ ሀይቶ ሀበስተኒ እዛው አግድክብኝ ቦታ ነው። ታምሜ በጣም ከጠናብኝ እዛው ቦታ ላይ መመለስ ጀምራለሁ። በቃ እዛው ቦታ ላይ እርደን አርጄ እዛው ጸጉሬን አስተካክ እንትን ብዬ ተቆርጬ ወደ ቤት እመለሳለሁ። ሐጁን ትተዋለች ማለት ነው መስራቱ መፈታት ግን መጀመሪያ ሐጅ ኢህራም ይደረጋል። ተጓባን አይደል? ይሄ ኢህሳር ነው ሐዋት ነው የሚባለው። ምንድነው የሚባለው? ካስር ነው ሐዋት ነው የሚባለው። መታገድ ነው አይደል? ያገዳት ምንድነው? ህመም ነው። ልክ እየሄደች እያለ በጣም በሽታው ከጠናባትና ወደ ሆስፒታል የሚያስኬዳት ከሆነ ምን ታደርጋለች? እዛው ታመመችበት ቦታ አሁን ኢህራም ስታደርግ እንደዛ ነው። ሀጅ አድርጊ አሏት። ባይሆን ሸርጥ አስቀምጪ ጌታዬ ሆይ ትላለች። ለበይክ አልሐጅ ወልዑምራ እነ መሐሊ ሀይቶ ሐበስተኝ ይህም በልቧ ታስቀምጣለች፣ በንያ ማለት ነው። ቦታዬ ወይንም እርደንና ጸጉሬን አስተስተካክዬ ሀጅን ትቼው የምመለሰው አንተ አገድክብኝ ቦታ ነው የሚለው ውሸት ታስቀምጣለች። ልክ ስትሄድ ወይ መካ እንደገባች ታመመች፣ የሀጁ ጊዜ ደረሰ፣ ውቁፍ አልዓረፋ ደረሰ። በቃ ምንም ራሷን መቆጣጠር የማትችል ከሆነ ወደ ሆስፒታል የምትሄድ ከሆነ ምን ይደረጋል? ምን ታደርጋለች ማለት ነው? እዛው ጸጉሯን ተቆረጥና እ ሀዲያ ካላት ሀዲያዋን ታርጅና ከምን ተፈታች ማለት ነው? ከሀጅ ተፈታች ማለት ነው። እንደገና ፈርድ ከሆነ ሀጅ ሌላ አመት መጣ ሀጇን ታደርጋለች። ፈርድ ከሆነ ሱና ከሆነ በቃ ካገደች ብዙ ተፈጠረባት ምንም አይደለም። ጸባይ ወጅባት ገብታችኋል? አልገባችሁም መሰለኝ ነገር ግልጽ ነው። እሺ ሀጅ አድርጊ ባይሆን ወስተሪጢ መስፈርት አድርጊ አነና ሐሊ ቦታዬ በይ አይቶ ሀበከኒ አንተ አገድክብኝ ቦታ ነው። በበሽታም ይሁን በችግርም ይሁን በማንኛውም ነገር ይሁን አገድክብኝ ቦታዬ ነው ቦታዬ እዛ እታገድኩበት ቦታ ላይ ራሴን ሰላጭቼ ወንድ ከሆነ ፀጉሬን ቆርጬ ሴት ከሆነች እና ሀዲያን አድርጌ እመለሳለሁ ማለት ነው። ይሄንን በውስጧ ታስባለች። ሸርጥ ነው ወይ? ሸርጥ አይደለም፣ ዋጅብም አይደለም። ይሄ ንያው የግድ ሸርጥ አይደለም። ነብዩ አለይሂ ሰላቱ ወሰለም ነይተው መጥተው አይደለም ታግደው ሐልቅ አድርገው ሀዲያቸውን አርደው ሚስቶቻቸው ጋር ግንኙነት ማድረግ ጀመሩ። ወደ መዲናቸው ተመልሰዋል አይደል? ሸርጥ አድርገው ነው የመጡት። ሀይቱ ሐበስተና ብለዋል አላሉ። ስለዚህ ዋጅብ አይሆንም። ንያው ዋጅብ አይደለም። ሲያደርግ ግን ጥሩ ነው። አልገባችሁም? ግልጽ ነው። وعن عكرمة عن الحجاج بن عمرو الأنصاري رضي الله تعالى عنه وعن عكرمة عكرمة عكرمة هو أبو عبد الله عكرمة المدني መውለ ብኒ አባስ የብኑ አባስ ባሪያ ነበር፣ መደንይ ነው። አስሉሁ ሚነል በርበር የበርበር ጎሳ ነው። በርበር የሚባለው አልጄሪያ አካባቢ የሚገኙ ዝርያዎች ናቸው። ስፔን ጫፍና አልጄሪያ ላይ የሚገኙ በርበራውያን ይባላሉ። በርበሮች ይባላሉ። በርበር የበርበር ዝርያ የበርበር ጎሳ ነው። አልጄሪያ ወይንም አልጀዛኢር የሚባለው በአሁኑ ሰዓት ማለት ነው። እዛ አካባቢ የሚገኙ ዝርያዎች ናቸው። በርበር የበርበር ጎሳ ነው እና أصله من البربر እነ ቢላል ከሀበሻ ናቸው አይደል? እክሪማ ደግሞ ከየት ነው? የበርበር ጎሳ ነው ማለት ነው። በቃ እንደነሱ እንትኖች ናቸው፣ ነጮች ናቸው፣ ነጭ ነው እንትናቸው ከላላቸው አረቦች ናቸው። ብዙዎቹ በርበሮች ማለት ነው። በጣም وهو احد الائمه الاعلام አስቡ እኔ ሚን አልዓጀብ አንድ በጣም የሚገርመኝ ነገር አለ። የሆነ ፈቂህ ከተባለ ወይንም ደግሞ የሚገርም ሙሐዲስ ከተባለ ወይም የሚገርም ሙፈሲር ከተባለ ወይንም ኢማም ከሆነ ምን ይሆናል? ወይ ባባቱ ወይ በእናቱ ባሪያ ወይ ራሱ ባሪያ ሆኖ ሲሸጥ የነበረ ነው። ይሄ እንትና ኢክሪማ ወሆ አሐዱል ائمه አላም እጅግ ታዋቂ ተራራ ከሆኑ ታላላቅ መሪዎች ውስጥ አንዱ ነበር። በእ የሚገርም ነው ወአሐዱ ፉቃሃ መካ ከመካ ፉቃዎች ውስጥ አንዱ ነው። ግን ምን ነበር? ባሪያ ነበር። ምን አውሳጥ ታቢዒን ከታቢዒዎች ከመካከለኛው ዘመን የሚመደብ ነው። ከመካከለኛዎቹ ባሾች የሚመደብ ነው። ይገርሙ ፉቃዎች እና ሐሰኑል በስሪ በእናታቸው በአባታቸው ምንድን ናቸው እንዳለ እነ ጧውስ እነ እነ አጧ እነዚህ እነዚህ ሁሉ ባሮች ናቸው እንዳለ በጣም ታላላቅ የምትሉ በቃ እነ ሲቦይ ከውጭ የመጡ ናቸው ብታስብ እነ ቡኻሪ ምን አይነት ናቸው እንደ ባርነት ይቅርና ነው ከአረቡ ዓለም ውስጥ ያሉ ናቸው ቡኻሪ ምንድን ናቸው ከአፍጋኒስታን አቡ ዳውድ ምንድን ናቸው ሲጂስታን የሚባለው አካባቢ ውስጥ ናቸው ካስታህምስ የመጡ ዲኑን عن عكرمة عن الحجاج بن عمرو الأنصاري የያዘው ከማን ነው ዕክሪማ አን ልሐጃጅ እብኒ አምር አልአንሳሪ ሆ ሐጃጅ ሌሎች እኮ ምን አለ መሰላችሁ ስጋት ወደ እንደዚህ አይነት መጥቀው የሚመጡት የደሃ ልጆችና እዚህ ቁጥር እዚህ ደረጃ ይደርሳሉ የማይባሉ ሰዎች ናቸው፣ የማይጠበቁ ሰዎች ናቸው። ይሄንኛው ብዛት አንተ ቅንጦት ቤት ውስጥ ካለ ትወርዳለህ። ምክንያቱም ሁሉም ይቀርብልሃል። ስሜታዊ ነገር የሚያስደስት ከዚህ በላይ ሌላ ዓለም ያለ አይመስልም። አትናፍቅም፣ ዕልም አትናፍቅም። ዕልም ላይ ትኩረት የሚሰጡት ያልተመቻቸላቸው ናቸው። ከተመቻቸልህ አንተ በጣም ከተመቻቸልህ፣ ለምሳሌ ከከተማ ልጅና ከከተማ ውጭ ካለ ልጅ ማንኛው ይመስላችኋል በዕልም መጥቆ የሚሄደው? ከከተማ ውጭ ያለ ልጅ ነው የሚሄደው። ያንኛው ቪዲዮ ቤት ውስጥ ነው የሚያድገው። አስቡ፣ 50 ሳንቲም እየተቀበለ ኸይርን ባንድ ብር ቪዲዮ ቤት ውስጥ ያድጋል። በኋላ ወጣት ከሆነ በኋላ ደግሞ ብር በጀት ይመደብለታል፣ ይለቀቅለታል፣ እንደፈለገ ይበላል፣ የፈለገውን ያደርጋል፣ የፈለገውን ያገኛል፣ እንደፈለገ ይሆናል። ዕልም የሚባል ዓለም አይናፍቀውም፣ ያላዩት ሀገር አይናፍቀውም። እዛ ያለው ግን መጽናኛ አባት እናቱ ቁርአን ቀራ ምን አድርግ ምን አድርግ ምን አድርግ ይሉታል። መጨረሻ ላይ ይሄዳል ተቆጣ እና ያው ብቻ አላህ ሂዳ የሰጠውም አለ። እሺ ሀብታሙ ልጅ አይመ ማለት አይደለም። ያው ያዘናጋል ማለት ነው እንጂ ሀብታም ሁሉ ጃሂል ነው ማለት አይደለም። ግን ብዛት የሚበዛው እዛ ውስጥ ነው፣ ምቾት ስላለ ነው አደጋ እና አን ዕክሪመተ አን الحجاج بن عمرو الانصاري رضي الله تعالى عنه هو حجاج بن عمرو ابن غزية الانصاري المازني المدني صحابي ነው ሸሂደ ፊስቲን ላይ ተሳትፏል ማዓሊ ከአሊ ጋር ተሳትፏል ሩያ አንሁ ሐዲሳን ሁለት ሐዲስ ተዘግበውለታል አዳ አሐዱማ ከሁለት አንዱ ሐዲስ ይሄ ነው ሁለት ሐዲስ ብቻ ነው ያወራው ሐጃጅ ብን አምር አልአንሳሪ የሚባለው እንደዚህ ግንባር ቀደም ብዙ ጊዜ ስሙ ሲነሳ እንሰማም አይደል? ሁለት ሐዲስ ብቻ ነው የተነገረልን። አንዱ ይሄ ሐዲስ ነው። ሰውም ضعيف ነው። رضي الله تعالى عنه قال قال رسول الله صلى الله عليه وسلم የአላህ መላእክተኛ እንዲህ ብለዋል አለ መን ኩሲረ የተሰበረ ሰው የተሰበረ ወድቆም ይሁን ተገጭቶም ይሁን አው ዑርጀ ወይ ደግሞ እግሩ እግሩ ላይ በሽታ እንትን ያለው ማለት ነው የተጎዳ ማለት ነው ፈቀድ ሐለ ይፈታል እዛው ቦታ ላይ ብለዋል። አድያ ባይኖርም ምንም ነገር ባይደረግም ምንም ነገር የለበትም። ያለ ምንም ክፍያ ይፈታል። መንኩሲራ የተሰበረ ማለት ነው። መንኩሲራ የተሰበረ መንኩሲራ አው አሪጀ ወይ እግሩ የተጎዳ ማለት ነው። አሪጀ ማለት ሌላ ቦታ እግሩ ሽባ የሆነ ማለት ነው። ከስርና አሪጅ ተመሳሳይነት አላቸው ይሄንኛው ቁስለት የወጣበት በሉት መንኩሲረ የተሰበረ እጁም ይሁን እግሩም ይሁን የሆነ ቦታ አው አሪጀ ወይ ደግሞ የሆነ ቁስለት የወጣበት ሰው የተጎዳ ማለት ነው ፈቀድ ሐለ ተፈታ አይጅዙ አየትሩከ الإحرام ويرجع إلى وطنه وبيته ወደ ሀገሩ መመለስ ይችላል ተፈቷል ምን የሆነ ሰው መንኩሲረ የተሰበረ አው አሪጀ ምንድነው አልኳቸው አሪጀ ጉዳት የደረሰበት ማለት ነው አሪጀ ማለት ሽባ የሆነ ማለት ነው። አረጀ አውርጀ ወይንም አሪጀ ማለት ሽባ ሆነ ማለት ነው። ያው ነው ከኩሴረ ጋር ይቀራረባል። ግን የግድ መሰበር ብቻ ላይሆን ይችላል። አውርጅ ለምሳሌ ብርድ ልብስ አንድን ሰው ሊሰበስበው ይችላል ሰውነቱ አሪጀ ይባላል። ኩሴረ ግን አይባልም ማለት አይዘው ይችላል። ተባባል ኩሲረ በውድቀት በመጎዳት የሚሰበረው መሰበር ነው። አሪጀ ማለት ደግሞ ሽባ ቢሆን ወይንም ደግሞ የሆነ ጉዳት ቢያጋጥመው ማለት ነው። በስር መዞር ሊሆን ይችላል። በሆነ ነገር ሊሆን ይችላል። فقد حل ተፈታ፣ ይህ ሰው ስለተፈታ ወደ ሀገሩ መመለስ ይችላል። ሀጅ አህርሞ እኮ ነው። ሀጅ አህርሞ ድንገት እግሩ ቢሰበር ምን ማድረግ ይችላል? ወደ ሀገሩ መመለስ ይችላል። وعليه الحج ሀጅ ግን ይወጅብበታል። من قابل ለቀጣይ አመት ሀጅ ያደርጋል። ለቀጣይ አመት ሀጅ ያደርጋል። ፈርድ ከሆነ ፈርድ ከሆነ ኢህራም ያደረገው አሁንም ይወጅብበታል መልሶ። ሱና ከሆነ እህራም ያደረገው በተወዳጅነት ቀባቢ ቢያወጣው ጥሩ ነው። ነብዩ ዑምራ ለማድረግ መጥተው ከዑምራው ሲታገዱ ተመልሰው በሰባተኛው ዓመት መጥተው አድርገዋል። ያላደረጉትን ለምን አላደረጋችሁም አላሏቸውም። ችግር የለም። አሁንም በሱና ከሆነ ለምሳሌ ካሁን በፊት የፈርድ ሐጅ አድርጎ ዝም ብሎ ለሱና ከሆነ ሐጅ የሚያደርገው የዛን ሰዓት እንደዚህ አይነት ነገር ቢደርስበት ምን ማድረግ አለበት ማለት ነው። ለቀጣይ ዓመት በሌላ ጊዜ ሐጅ ያደርጋል። ግን ዋጅብ ሆኖበት ነው አይደለም። የፈርዱን ካደረገ የፈርድ ከሆነ ኢህራም አድርጎ ይህ ጉዳት ደርሶበት የተመለሰው አሁንም ቀባ አለበት። ተግባባ መንኩሲራ የተሰበረ አው አሪጀ ወይ ደግሞ ጉዳት የደረሰበት ፈቀድ ሐለ ከሐጁ ተፈቷል ወአለይህ الحج ግን ሐጅ አለበት ይህን ቃቢልን ቀጣይ ዓመት ሐጅ አለበት قال عكرمة عكرمة እንዳለ فسألت ابن عباس ابن عباس ሄድኩና ጠየቁት وأبا هريرة አቡ ሁረይራንም ጠየቁት عن ذلك ስለዚህ ሁኔታ ከማን ነበር የሰማው ከአልሐጃጅ ብኑ አምር አልአንሳሪን እኮ ከሱ ይዞ እኮ ነው እሱን ሰማውና አይችን information ላጣራ ብሎ ኢክሪማ فسألت ابن عباس ን ጠየቁ። ተጠራጥሮት አይደለም አሰሓባ ኩልሁም ዑዱል ሁሉም ፍትሐውያን ናቸው። ሁሉ አጋጣሚ ሰውየው አልተወሰደለትም ማለት እንጂ ወይ ውሸታም ስለሆነ ወይ የሆነ ነገር ስለሆነ ወይ ለ information ብቁ ስላልሆነ አይደለም። እንደዛ እንዳታስቡ ሰሐቢዎች ናቸው። አዛ ሰሐቢዩን ጀሊል ስለዚህ ፈሰአልቱ ምን አባስ ምን አባስን ሄድኩና ጠየቅኩት። አባ ሁረይራ አቡ ሁረይራንም ጠየቅኩት። አንዛሊክ ስለዚህ ሁኔታ ስብራት የደረሰበት አዋሪጀ ወይ የተጎዳ ሰው ከሐጅ ይፈታል እና ቀጣይ ዓመት እንትን ሐጅን ያደርጋል። ፈቃላ አሉ ሰደቀ፣ እውነቱን የነገረ ሐጃጅ ብን አልአም ትክክል ነግሯል። አዎ አዎ አሉ። ይሄ ሐዲስ በስንት መስመር መጣ ማለት ነው? ከስንት ሰሃባ ሰማን ማለት ነው? በዚህ ሐዲስ ብቻ ከብኑ አባስም ከአባ ሁረይራም ከአልሐጃጅ እብኑ አምር አልአንሳሪ የሚተያዘ ነው ማለት ነው። فقالا ሁለቱም አሉ فقالا ከሆነ አለ ነው ላንድ ሰው فقالا ለሁለት ነው አሉ اكلا በሉ شريبا تطو ذهابا هي ለሁለት ሲሆን حديث من تمر بتاعه ነው رواه الخمسة أمس زجبوتا وحسنه الترمذي الترمذي حديث حسن النا كروت أنكار حديث نبلا إنه وعليه حج من قبل ما يقضي ذلك الحج حج قبل سنة المستقبلة بكتا يؤمن إذا كان حج أن فرد فرد كون فأما المتطوع متطوع ከሆነ ዝም ብሎ ከሆነ ሐጅን ያደረገው فلا شيء عليه አይወጅበትም قال في السبل ما مخلص أفادت الثلاثة الأحاديث أن المحرم يخرج عن إحرامه بأحد ثلاثة أمور በቃ ግልጽ ነው ገብታችኋል ቃለ ሙሰኒፉ እናንተ ላይ የለም እንደዚህ የሚል የለም እሺ እናንተ ላይ ያለ አዳምጡ በይዕ ከመግባታችን በፊት አሊሙ ወይንም እንትና እብኑ ሐጀር አልአስቀላን ባለ ቡሉገል መራሙ የተናገሩት አለ ቃለ ሙሰኒፉ አይ ሙሰኒፉ ሀዘል ኪታብ የዚህ የቡሉገል መራም አዘጋጁ እንዲህ ይላሉ። ሐፊዝ አልዓስር የዘመኑ ሐፊዝ የሆኑ ሐፊዝ አልዓስር ይባላሉ። የዛ ዘመን ሐፊዝ ናቸው። ሐፊዝ የሚባሉት ከሁለት መቶ ሺህ ሐዲስ በላይ የሐፊዞች ናቸው ይባላል። ከሁለት መቶ ሺህ ሁለት መቶ ሺህ ከነምኑ ማለት ነው ከነሰነድ ላኢላህ ሁለት መቶ ሺህ ሐዲስ አስር ሐዲስ እንኳን ሐፊዝ እና ሐፊዝ ራሱ ይኸው መስኑን ሳያዛቡ فيه ያለውን فيه ያለውን له ወይንም እንደሁ ብለው ራሱ ተውላጠ ስም አይቀይሩ። እያንዳንዷን step ዋን ጠብቀው ቁጭ ነው የሚያደርጓል። copy paste ማለት copy paste ቁጭ ነው የሚያደርጉልህ። አረፍተ ነገሩን ሳያዛቡ ቁጭ ያደርጋል። እነ ከሌ ከከሌ ሶሐቡ ሶሐቢዩ ማንችን ሐዲስ የተናገረ አቡ ሁረይራ አይሉ የዑመር ከሆነ የዑመር ለዑመር የአቡ ሁረይራ ለአቡ ሁረይራ በቦታው ይሰጣሉ። አስቡ፣ ይሄንን ያክል የሐፈዙ ምን ይባላሉ? ሐፊዝ ሐፊዝ እብን ሐጀር አስቀላኒ ሐፊዝ እብኑ ከቲር ሐፊዝ ዘሃቢ እነዚህ የእብኑ ተይሚያ ተማሪዎች ራሱ አሉ። ሐፊዝ ሐፊዝ ሐፊዝ የሚባል ማዕረግ የተሰጣቸው ማለት ነው። ሐፊዝ ለአስር ማን ነበሩ? ቃዲል ቁዷ የቃዲዎች ቃዲ የቃዲዎች ቃዲ በዛው አካባቢ ነው እንጂ ቃዲል ቁዷት ያለውን ዑለማዎች አሁን ይቃወሙታል። ቃዲል ቁዷት የፈራጆች ፈራጅ ማን ነው? አላህ ነው። የቃዲዎች ቃዲ በእንትና የቃዲዎች ቃዲ ግብጽ ውስጥ የቃዲዎች ቃዲ ሳዑዲ አረቢያ የቃዲዎች ቃዲ ኢትዮጵያ ብለህ መናገር ትችላለህ። እዚሁ ቀንሰ ብዙ ቃዲዎች አሉ፣ ትንንሽ ፍርድ ቤቶች፣ ሁለተኛ ፍርድ ቤቶች አለ፣ አንደኛ ደረጃ ፍርድ ቤት አለ፣ ዋናው ፌዴራል አለ። እሱ قاضي القضاة ይባላል። መሪ ከላይ ያሉ ትልቁ ፕሬዝዳንት። ለአንድ ሀገር ግን መከለል አለበት እንጂ ቃዲል ቁባት አለ ጥላ ነው ጥሩ አይደለም ይላል። ጥሩ አይደለም ይላል። ብቻ እሺ ሐፊዝ አልዓስር የዘመኑ ሐፊዝ የነበር ታላቁ ሐፊዝ እብነ ሐጀር አልአስቀላን ፈትሁል ባሪ እንትን ያሉት ናቸው። እብነ ሐጀር አልአስቀላን አስቀላን የምትባለው ፍልስጤም ውስጥ አንድ ከተማ ናት። ራሷ ነች ያለች አስቀላን ትባላለች። ሽናኔ አስቀላን እና አስቀላን እነ ቤተልሔም እነ ጋዛ እነ ራማላህ የመሳሰሉት አሉ። እነ ዶፈተል ገርቢያ የሚባሉት የፍልስጤም እንትኖች ናቸው እና ሐፊዙል አስር ናቸው። ቃዲል ቁዳት የቃዲዎች ቃዲ ነው። አቡል ፈድል አቡል ፈድል ይባላል። ይሄ ቅጽል ስማቸው ነው። አቡል ፈድል አባ ፈድል ይባላል። አህመድ ኢብኑ አሊ ኢብኑ ሐጀር አልኪናኒ አልአስቀላኒ ኪናናዊ ናቸው። የኪናና ልጆች ሲል ሰማለሁ ብዙ ጊዜ ደረሰ። አብናኡል ኪናና ኪናና የሚባለው ፓላስታይንና በዛ አካባቢ ያሉ ሀገራቶች በኑ ኪናና ይሏቸዋል። ከነአን የሚባለው በዛ አካባቢ አላስቀላኒ አስቀላኒ አልሚስሪ ናቸው። ግብፃዊ ናቸው። አስቀላን ወደ ግብፅ አድርገው እንደዚህ ከወሰዷት ሲና በረሃ ሆነ አካባቢ ላይ ወስዷቸዋል። አልሚስሪ የድሮ ወይንም ትልቁ ዘራቸው ከግብፅ የሚመጣ ወይንም ደግሞ ዋና መኖሪያቸው ግብፅ ላይ አስቀላን ሰፈራቸው ላይ አብቃሁ ላሁ ፊ ኸይሪን አላህ በኸይር ውስጥ ያኖራቸውና በመልካም ይቀበላቸውና ማለት ነው። ሞተዋል፣ ቆይተዋል። በስንተኛው ክፍለ ዘመን ናቸው? ስምንተኛው ምናምን አካባቢ ናቸው። ከዛሬ 600 ዓመት በፊት ማለት ነው። ቀላል ኢብኑ ሐጀር አልአስቀላን እብነ ሐጀር ሌላም እብነ ሐጀር አሉ። እብነ ሐጀር አልሀይተሚ የሚባል አሉ። አልፈቂሁ ሻፊዒ ሻፊዒይ ናቸው፣ ፈቂህ ናቸው። በጣም ፈቂ በጣም ፈቂ እብኑ ሐጀር አልሐይተሚ ይባላል። እነዛ እኒህ እብነ ሐጀር አልአስቀላን ሙሐዲሱ ሐፊዙ ናቸው። እነዚህ እኒያ ፈቂሁ ናቸው፣ እኒህ ሙሐዲሱ ናቸው። እብኑ ሐጀር እንደተናገሩት ከተባለ እብኑ ሐጀር ልማ እብኑ ሐጀር አልአስቀላን ከተባለ ሙሐዲሱ ናቸው። ባለ ባሪ ባሪውና ባለ ብሉገል መራም እነዚህ ሁለቱ ብቻ ናቸው። ኪታባቸው በጣም ብዙ ኪታብ አለ፣ እጅግ በጣም ብዙ አላቸው። በእንትን ውስጥ ራሱ በጣም ባሪ ረጅም እጅ አላቸው። በሙስጠላህ አልሐዲስ ይሄ ضعيف ይሄ ሰሒህ ይሄ ሙዕበል ይሄ ሙንቀጢዕ ይሄ መቅጡዕ ይሄ አዚዝ ይሄ መሽሁር ይሄ ሙተዋቲር ምናምን በሚለው ዙሪያ ራሱ ረጅም እጅ አላቸው። በጣም በጣም ብቃት አላቸው። ረህመቱላህ አለይህ አብቃሁላህ እንትና ነው ወድሰውታል እብኑ ተይሚያ በጣም ፈጣን ነው አሉ ኢብኑ ተይሚያ። ወቃድ የሆነ ዲን እጅግ ተቀጣጣይ አእምሮ ያለው ሰው ነው ብለዋል። ምን ላይ አህባሾች ዛሬ ዴላ አድርጎ የሚጠቀሙባት ምን ነበረች? ወካነ ቀብለ ልመካ ወሆል አን አላማ አለህ ካን የሚለውን አልይ ተናግሮታል ብሎ ይናገራል አይደል? ድሮ ጌታ ቦታ ሳይኖር ነበረ፣ አሁንም እዛው ነበረበት እኔ ነው ያለው ነው የሚሉት ይችን ይላሉ። ወሆ ቀብለ ልመካን ቦታ ከመኖሩ በፊት ነበረ። አዎ ይቺ ትክክል ናት። የሚገርም ሁለተኛው ሰጠር ግን ወሆል አን አሁን ጌታችን ያለው አላማ አለህ ካን ድሮ ነበረበት ነው የሚለው ይቺ ሐዲስ መውዱዕ ነው ብሎ ከአንድ አረፍተ ነገር ውስጥ ከፊል አረፍተ ነገር ውስጥ ሶሒህ ነው፣ ከፊሉ መውዱዕ ነው ብሎ አስቡ ምን አይነት ፈጣን እንደሆነ እንዴት አድርጎ እንደሞጠለው እንዴት አድርጎ እንዳረጋገጠው ይችን አወድሰውለታል። እዛው ፈትሁል ባሪ ላይ ራሱ ጠቅሰውለታል። ለማን እብን ተይሚያ እና አባሁላህ ሲኸይር አላህ በኸይር ያኖራቸውና በኸይር ያኖራቸው ማለት ያው አላህ የጀነት ያደርጋቸው አኺር الجزء الاول የመጀመሪያው ጥራዛቸው መጨረሻው ይሄ ነው የቡሉገል መራም ወሆ ኒስፉ ሚን ሀደል ኪታብ ከዚህ ኪታብ ግማሽ በግማሽ ሀፍ ላይ ደርሰናል አልሙባረክ ከዚህ ከተከበረ ኪታብ ሀፍ ላይ ደርሰናል ቃል እንዲህ ይላሉ ወካነ الفراغ منه ይህንን ኪታብ የጨረሱት ያጠናቀቁት ፊታኒ አሸረ ሸህሪ ረቢዕን አልአወል በረቢዕ አልአወል በአስራ ሁለተኛው ቀን ሰነተ ሰብዕ ወዕሽሪን ወሰማንሚአ በስምንት መቶ ሀያ ሰባተኛው ዓመተ ሂጅራ በረቢዕ አልአወል አስራ ሁለተኛው ቀን ላይ ነው እዚህ ያደረሱት ወሆ ይህ ኪታብ አሁን የደረስንበት ሐጅን ጨረስናል። አኺሩ ሩቡዕ አልዒባዳ ከሩቡዕ አልዒባዳ የመጨረሻው ነው። ዒባዳዎችን ጨርሰናል። ካሁን በኋላ ሙዓመላ ነው የምንገባው። ሙዓመላ ማለት ደግሞ በይዕ ነው። ከበይዕ ቀጥሎ ኒካህና ሰራኢት አሉ። ከዛ ቀጥሎ ጅሃድ፣ ቂሳስ ምናምን የሚባል ነገር ይመጣልናል። አልዒባዳ ሩቡዕ አልዒባዳ የሚባሉት እስካሁን የቀራናቸው ናቸው። ሩቡዕ አልዒባዳ ምን ቀራን? ሶላት ቀራን፣ ጦሃራ ቀራን፣ ሶላት ቀራን፣ ዘካ ቀራን፣ ሶም ቀራን፣ ሐጅ ቀራን አይደል? ሩባ አልዒባዳ የሚባሉት እነዚህ ናቸው። ሩባ አልዒባዳዎች ሩባ አልዒባዳን በደንብ ቀርታል ከተባለ እነዚህ መሆኑን አስተው ሩባ አልዒባዳ ይባላል። የስሉሁ ይቀጥለዋል። ከዚህ ከሩባ አልዒባዳ ከሀጅ ቀጥሎ ሩባ አልዒባዳ ምን ምን ናቸው? ሶላት፣ ዘካ፣ ሲያብ፣ ሀጅ አራቱ ጦሃራ ምን ውስጥ ይገባል? ሶላት ውስጥ ይገባል። ሶላት ሶላት كتاب الصلاة كتاب الزكاة كتاب الصيام كتاب الحج እነዚህ ሩቡዕ አልዒባዳ ይባላል። የትሉ ከሩቡዕ አልዒባዳ ቀጥሎ ፊል ጁዝኢ ክፍል ሁለት ላይ ኪታቡል ቡዩዕ ይመጣላችኋል። ኪታቡል ቡዩዕ ይመጣል። ኪታቡል ቡዩዕ ከነዚህ ለምን ዘገየ? እነዚህ በእለት የምንሰራቸውና እጅግ ተቀዳሚ መሆን ያለባቸው ናቸው። ሙዓመላት ከእንትን ጋር ከምግብ ጋር እና ከተለያየ ከስሜታችን ጋር የሚገናኝ ነገር ነው። ከዓለማዊ ሁኔታ ጋር የሚገናኝ ከሆነ ዒባዳው መቀደም አለበት። የዒባዳን አስቀደሙ። ከዛ ሙዓመላቱ ነው ይመጣ ከሱ ቀጥሎ ደግሞ አንድ ሰው ከኒካህን ከሙዓመላ ለምን አስቀደሙት ብሎ ከሙዓመላ በኋላ ለምን አስቀደሙት ከተባለ ሙዓመላ ማለት ሆድ ጋር እያያዛል። ከበላ በኋላ ሰው ደግሞ ስሜት አለው። ስሜቱ ከመብላት በኋላ ስለሆነ መብላት ጋር ሰውነት መገንባት ጋር የተያዘው በይ መቀደም አለበት ብለው የራሳቸውን እንትን ይሰጣሉ። ሸኹ ለምን እንዳያጠራ ደግሞ كتاب وصلى الله على سيدنا محمد وعلى آله وصحبه تسليما كثيرا دائما أبدا غفر الله لكاتبه لصافيهم الله يمارو ولوالديه للناس الأباس لولاجته ولكل المسلمين لمسلم هلو لقريوم لأنبابيوم لمطلو هذا وحسبنا الله ونعم الوكيل وحسبنا الله الله بكاتبنا ونعم الوكيل አስተማማኝ የሆነ መመኪያ ነው።